والسلام على رسول الله وعلى آله وصحبه ومن والاه أيها الإخوة والأخوات المستمعون والمستمعات والمتابعون والمتابعات لدروسنا اليومية والأسبوعي السلام عليكم ورحمة الله وبركاته يال يزار درسات إن شاء الله تعالى من كتاب بلوغ المرام من أدلة الأحكام حديث كوتر መቶ አርባ ሶስት ላይ እንነሳለን ማለት ነው ኢንሻአላህ ርዕሳችን ባቡል አዛኒ ወልኢቃማ ይሆናል ስለ አዛንና ስለ ኢቃም አደራረግ ስለ ሁክሙም ስለ ብያኔውም እንዴት ተጀመረ አዛን አዛንና ኢቃምስ በምን ይለያያሉ የሚለውን ነገር ከሞላ ጎደል እንዳስበት ይሆናል اللهم علمنا ما ينفعنا وانفعنا بما علمتنا وزدنا يا رب العالمين آه، من يقرأ المثنى فليتفضل مشكورا أو مشكورة السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين عن عبد الله عن عبد الله بن زيد زيد بن عبد ربه رضي الله تعالى عنه قال طاف بي وأنا نائم رجل فقال تقول الله أكبر الله أكبر فذكر الأذان بتربيع بتربيع التكبير بغير <coughs> بغير ترجيع والإقامة فرادا إلا قد قامت الصلاة قال فلما أصبحت أتيت رسول الله صلى الله عليه وسلم فقال إنها لرؤيا حق الحديث أخرجه أحمد وأبو داود وصححه الترمذي وابن خزيمة وزاد أح وزاد أحمد في آخره قصة قول بلال في أذان الفجر الصلاة خير من النوم ولابن خزيمة عن عن أنس قال من من السنة إذا قال المؤذن في الفجر حي على الفلاح قال الصلاة خير من النوم طيب <coughs> آه አዛን እንግዲህ ስለ አዛን ነው እየተነጋገርን ያለ ነው። አዛን ከቋንቋ አንጻር አዘነ ዩአዚኑ አዛነን ከሚለው ቃል የተወሰደ ነው። ይሄ እንግዲህ የግራመሩ ትምህርት ማለት ነው። ከዚህ የተወሰደ ነው አዛን የሚለው ያው ስርወ ቃል ነው ወይም መስደር ነው ማለት ነው። ፈልአዛን አዛን የሚለው እንግዲህ ኢስሙል መስደር ቂያሲ ነው የቂያሲ የሆነው የመስደር ስያሜ ነው እያለን ነው አዛን طيب وአዛኑ ሚነላሂ ወረሱሊሂ ይላል ቁርአን ላይ እንግዲህ ቋንቋ ፍች ነው ወአዛኑን ኢዕላሙን ማለት ነው ማሳወቂያ ነው ወይ መግለጫ ነው ከአላህ እንዲሁም ከመልእክተኛው እንደሚለው ሰቱ በራሱ ላይ ማለት ነው አዛን የሚለው ከሸሪዓ አንጻር ፍቻ አለው። ከሸሪዓ አንጻር ኢዕላሙን ቢዱኹሊ ወቅት ሶላህ ሶላት ዙሁር ከሆነ የዙሁር ወቅት አሱር ከሆነ የአሱር ወቅት ገብቷል ብሎ ማወቅ ነው፣ መግለጽ ነው፣ መናገር ነው። ቢአልፋዚን መክሱሳ ለየት ባለ በተለዩ ቃላቶች የሶላትን መድረስ በምናሳውቅበት ሰዓት በአዛን ያው ለየት ባለ ቃል ነው፣ በማንኛውም ቃል አይደለም ማለት ነው። طيب እሺ ቢአልፋዚን <clears throat> መክሱሳ ቃላቱ ምን ይመስላል የምናየው ነው አሁን። ኢቃማ የሚለው ደግሞ አሁንም ከሸሪዓ በኩል ኢዕላም ማሳወቅ ማለት ነው። ቢልቅያሚ ኢለ ሶላት አዛኑ የሶላቱ ወቅት መግባቱን መግለጫ ነው። ኢቃማው ደግሞ ወቅቱን መግባት እንዳለ ሆኖ ሶላቷ ልትቆም ነው ብሎ ማሳወቅ ነው بذكر مخصوص ለየት ባለ ዚክር ወይም ማስታወሻ ነገር ማለት ነው አዛን በምንድን ነው የጸደቀው ከተባለ በቁርአን ነው በሐዲስ ነው እንዲሁም በኢጅማዕ ኡማ የጸደቀ ነው ነው ስለ አዛን ቁርአን የምታስታውሳለህ አዛን በቁርአንም ጸድቋል። እንዲሁም በሐዲስ ጸድቋል። እንዲሁም በኢጅማዑል ዑለማ የጸደቀ ነው እያለን ነው። አዛን ላይ ቁርአን ምን ብሎ ይሆን? ወኢዛ ናደቱም ኢለሶላቲ የሚል ቁርአን አለ። ወደ ሶላት ጥሪ ባደረጋችሁ ጊዜ ሲል ለሶላት ጥሪ እንደሚደረግ ቁርአንም ገልጿል ማለት ነው። ሐዲስ ከተባለ ሐዲሱ ብዙ ነው። ከዛ መካከል አልሙአዚኑን አጥወሉ ናሲ አዕናቀን የውመል ቂያማ አዛን አድራጊዎች አዛን አድራጊዎች የቂያም ቀን አንገታቸው ከሚረዝሙት ሰዎች ናቸው በአንገታቸው መርዘም ይለያሉ የሚለው የነብዩ አለይሂ ሰላቱ ወሰላም አባባል ነው ማለት ነው አዛን መንቁሉን ቢተዋቱር አዛንን የዘገቡ ሰሃቦች አንድ ሁለት ሶስት አይደሉም በጣም ብዙ ናቸው ስለዚህ እንደ ቁርአኑ አመጣጥ ሙተዋቲር በሆነ ዘገባ መጥቷል ነው والعلم به حاصل ضروره واجتمعت الامه على مشروعيته اذان መሽሩዕ ለመሆኑ የተደነገገ ለመሆኑ የተፈቀደ ለመሆኑ ኡማው ህዝቡ አንድ ድምፅ አሳልፎታል ነው እሺ አዛን አሁን ዋጅብ ነው ወይስ ሱና ነው ዋጅብ ነው ሱና ነው የሚለውን ማየት ያስፈልጋል ወይስ ፈርድ ነው አዛን ዋጅብ ወይስ ፈርድ ወይስ ሱና? ፈርዶል ኪፋያ ነው። ፈርዶል አይን እና ፈርዶል ኪፋያ የሚባል ነገር አለ። ሶላት አሁን ፈርዶል አይን ነው። ዘካም ፈርዶል አይን ነው። ጾምም ፈርዶል አይን ነው። ሐጅም ፈርዶል አይን ነው። ፈርዶል አይን ማለት በነፍስ ወከፍ እያንዳንዳችን ግዴታ የሆነ ነገር ነው። ፈርዶል ኪፋያ ማለት ግን የተወሰነው ሰው ከፈጸመው ሌላው የማይገደድበት ማለት ነው። እዚህ አካባቢ አዛን ከተደረገ ለምሳሌ ከሁላችንም አይጠበቅም። ከአካባቢ ከሰፈሩም ራሱ አዛን መደረጉ ከታወቀ ሰፈሩ ላይ ችግር የለም። አንድ አዛን ካለ ይበቃል። ወይም ደግሞ አንድ መስጊድ የሚሰሩ ሰዎች ሌላው አዛን አያደርግም ማለት ነው። ስለዚህ በነፍስ ወከፍ አይደለም፣ ፈርዶል ኪፋያ ነው ያልነው ለዚህ ነው። ፈርዶል ኪፋያ ጠይብ ፈርዶል ኪፋያ እንግዲህ ፈርዶል ኪፋያ ማለት ማ የልዘሙ ጀሚዕ አልሙስሊሚን ኢቃመቱ ሁሉንም ሙስሊም አዛን እንዲደረግ ማድረግ ግዴታ የሚሆን ማለት ነው። ሁሉንም ሙስሊም ይይዛል። ነገር ግን ኢዛ ቃመ ቢሂል በዕድ የተወሰኑ ሰዎች አዛን በማድረግ ላይ ከተገኙልን ሰቀጧት ፈርድየቱ አኒል ጀሚዕ ከሌላው ሰው ላይ ግዴታነቱ ወደቀ ወይም ተሰረዘ ማለት ነው። አንድም ሰው አዛን ሳያደርግ ከቀረ ግን በሰፈሩ አካባቢው አሲሙ ሁሉም ሰው ወንጀለኛ ይሆናል ማለት ነው። ልክ እንደ صلاة جنازة صلاة جنازة فرض الكفاية ነው። የተወሰኑ ሰዎች ከሰገዱ ሌላውን ግዴታ ሆኖ አይይዘውም ማለት ነው። ዛሬ ሼክ ኢብራሂም رحمه الله ሙተዋል። ሼክ ኢብራሂም ሲራጅ ያው ሁሉም ኢትዮጵያዊ ወይም ሁሉም ሪያድ ያለው ሁሉ ሰው አልሰገደባቸውም። ነገር ግን ብዙ ሰዎች ሰግደውባቸዋል ስለዚህ ከሁሉም ላይ ዋጅብነቱ ሰቅጧል ማለት ነው طيب ብዙ ጊዜ የሚነሳ ነገር አለ ሴቶች አዛን ይወጅባቸዋል አይወጅባቸውም <clears throat> ሴቶች አዛን አይወጅባቸውም እንደም ይሽራዑ ወላ ይሽራዑ ነው ይቻላል አይቻልም ይቃም ማድረግ ይችላሉ አይችሉም ላይ ነው ኺላፍ ያለው እንጂ ወጅባል አይደለም ስለዚህ አንድ ታላቅ ዓሊም አጅመዑ አላ አነሁማ አዛንና ኢቃም ላ ይሽራዓን ለሁነ ወላ ዩሰናኒ ለሴቶች አይደነገግም አዛንም ሆነ ኢቃምም ሆነ ሱናም አይሆንም የሚሉም አሉ ማለት ነው አንድ ሐዲስ አለ ليس አለ ኒሳ اذان ወላ اقامه የሚል አለ ይሄ አይወጅብባቸውም ነው የሚያሳየው ضعيفም በሆነ ሐዲስ የኛው ሰውየው ላይሽራአን ለሁነ ወላዩ ሰናኒ ሱናም አይደለም መሽሩዕም አይደለም የተደረገ የተፈቀደም አይደለም እያለ ነው ግን ወይጅባኒ አለ ሷሂህ ሐደረን ወሰፈረን የአዛና ይቃም ያው ፈርዶ ኪፋያ ነው በምንለው ሰዓት በአገር ቤትም ለወንዶች ማለት ነው በአገር ቤትም በሰፈርም ቢሆንም ነው ይላሉ እና ሴቶች ላይ ያው ኺላፍ አለ አዛን ቢያደርጉ ማን ይቃም ቢያደርጉ ድምጻቸው ከፍ ማድረግ አይፈቀድም እንደው ቀስ ብሎ ይቃም ቢያደርጉ ይቻላል አይቻልም ኢማሙ ሻፊ ይቻላል ነው የሚሉት ምክንያቱም ዚክር ነው ዚክር እስከሆነ ድረሳ የሚከለክላቸው የለም አጅነብ እያለ ብላ ድምጻቸው ከፍ እንዳያረጉ እንጂ የሚል ነገር አላቸው አላየሃል ባታደርጉ ይሻላል እሺ عن عبد الله بن زيد بن عبد ربه عبد الله የዘይድ ልጅ ከሆነው ዘይድ ደግሞ የአብዱ ረቡህ ልጅ የሆነ ማለት ነው አብዱ ረቡህ አንድ ስም ነው ابن عبد ربه رضي الله عنه أنه قال طاف بي وأنا نائم رجل طاف بي طاف بي በእኔ ሲዞር አደረ ጎበኘኝ እንደ ማለት ነው ወአነ ናኢሙን ተኝቼ እያለሁኝ ምን ሊጎበኘው ረጁሉን አለ የሆነ ሰውዬ መጣ በህልሜ እያለ ነው እና ፈቃለ አናገረኝ ፈቃለ አለ ማለት ያው አናገረኝ ነው። ተቁሉ ማለት አለብህ አለኝ አለ። ምን አላሁ አክበር አላሁ አክበር የሚለው ማለት አለብህ ብሎ አዛንን አስተማረኝ እያለ ነው። እንደዚህ እያደረገ እንግዲህ ፈዘከረ አዛነ ዘጋቢው አዛንን ጠቀሰ አወሳ ቢተርቢዕ ተክቢሪ ተክቢራዎችን አራት አራት በማድረግ ተርቢዕ ማለት አራት አራት ማድረግ ማለት ነው። بتربيع አተክቢር አላሁ አክበር الله አክበር الله أكبر الله أكبر على جزاري ተክቢራውን አራት እያደረገ ቢገይሪ ተርጂዕን ያለ መመላለስ እንበለው ተርጂዕ ያለ መመለስ ማለት ነው መመለስ ነው? መመለስ አቀላችሁ አንድን ነገር መድገም ማለት ነው። አንድን ነገር መድገም የሚነገር ከሆነ ደግሞ መናገር የሚታደል ከሆነ መልሶ ማደል ማለት ነው። መመለስ ማለት ግን እንዴት ነው አዛን ላይ መመለስ እናየዋለን። والإقامة ማለት وذكر الإقامة ማለት ነው። ኢቃማውን ደግሞ ጠቀሰ ወይም ዘረዘረ فرادى ነጠላ ነጠላ አድርጎ ምን ማለት ነው? አዛኑን الله أكبر الله أكبر الله أكبر الله أكبر إيانا إقامون إيه دمو الله أكبر أشهد أن لا إله إلا الله أشهد أن محمد رسول الله حي على الصلاة حي على الفلاح عند عندون مالتنا በዚህ መልኩ ዘረዘረና አስረዳ ኢላ ቀድ ቃመት ሶላቱ ይሄ ቃል ሲቀር ይሄንስ مرتين قد قامت الصلاة قد قامت الصلاة هلت ጊዜ ማለት ነው ቃለ ይሄ እንግዲህ በህልሙን ያሳየው አለ ዘጋቢው ፈለማ አስበሕቱ እንደነጋሁኝ ወይም እንደነጋልኝ አተይቱ ረሱላላሂ ሰለላሁ ዐለይሂ ወሰለም ወዳውን እንዲያነጋሁ ሌሊቱ አብቁቶ እንደነጋ ወደ ነብያችን ዐለይሂ ሰላቱ ወሰለም መጣሁኝ ሄድኩኝ ይላል። እናም ነገርኳቸው ነው እዚህ ጋር እንግዲህ መህዙፋት አለ ፈዘከርቱ ለሁ ማ ፊልመናም በህልም ያሳየኝን ነገር ለሳቸው ዘረዝሬ አስረዳኋቸው። ከዚያ ፈቃለ መልስ ሰጡኝ ማለት ነብዩ አለይሂ ሰላቱ ወሰላም ፈቃለ አሉ ማለት ነው። ኢነሃ ይህች አሁን በህልም ያየሁ ብለህ የምታወራኝ ነገር አሉ ለሩዕያ ሐቅ እውነተኛ ህልም ነች፣ ቅዠት አይደለችም። ህልም ሲባል ሶስት አይነት ነው ይባላል። ህልም ማታ እያሰብነው የነበረን ነገር ሌት እንደ ህልም ሆኖ ይመጣል። አንዳንድ ጊዜ እየራበን ከተኛን ይርበናል። ሌሊት እየጠማን ማታ ከተኛን ለምሳሌ ሌት በህልማችን ውሃ ይጠማን ይመስለናል። ይሄ ያው ሲያወራው ሲናገረው የዋለውን ማስታወስ ማለት ነው። በትውስት እንወስደዋለን። ሁለተኛው ቅዠት ነው። ቅዠት ማለት ዝም ብሎ ሰይጣን ተሰፈልፎ የሚያደርገው ነገር አለ። ቁም ነገር የማንሰጠው ማለት ነው። ሶስተኛው ትክክለኛ ህልም ነው ስለዚህ ወኢነሃ ኢነሃ ለሩያ ሐቅ ትክክለኛ ነውና ይሄ መያዝ አለበት መወሰድ ያለበት ብለው ነብዩ አለይሂ ሰላቱ ወሰላም አጸደቁት ይሄን አዳን ነው ስለዚህ ዛሬም በህልማችን የሆነ ነገር ብናይ እንደ ሸሪዓ ሆኖ ሊያገለግል ይችላል ወይ እንዳንል አያገለግልም አሁን ላይ ያን ጊዜ ግን ተሽሪዕ ነበር ህግ የሚረቅበት ሰዓት ስለነበረ ነብዩ አለይሂ ሰላቱ ወሰላም ሰምተው አይተው አጽድቀውታልና ነው ሱና የሆነው። ዛሬ ላይ የምናያቸው ህልሞች ከሸሪዓ ጋር የሚሄዱና የማይጻረሩ የማይቃረኑ ከሆኑ ያንን የተደነገገውን የሚያበረታታ ይሆንልናል ማለት ነው። ሸሪዓን የሚቃወም ነገር ከሆነ ግን እንወረውረዋለን እንጂ አንይዘውም። ሶላት ተሰርዞልሃል ከአሁን በኋላ ተስገር ቢለን ጥሩ ሆነ ብለን እንዲህ ያለ ሂሞች መቀበል የለብንም ማለት ነው አንዳንድ ሰዎች ህልም አይቻለሁ እንደዚህ ነው እያሉ ሸሪዓ ያዘዘውን ነገር ለመተው የሚጥሩ ሰዎች ይታያል እሱ አይሆንም طيب አልሐዲሰ ማለት ምን ማለት ነው አልሐዲሱ ብዬ ላንብበው ወይስ አልሐዲሲ ብዬ ወይስ አልሐዲሰ አልሐዲሰ ማለት ኢቅራኢል ሐዲሰ ኢላ አኺሪሂ ማለት ነው። ሐዲሱን እስከ መጨረሻው ቅራው እኔ ጨርሻ አላመጣሁልህም እዚህ ቦታ ላይ ማለታቸው ነው። ማን እብኑ ሐጀር ምክንያቱም እነሃ ለሩያ ሐቅ ብሎ ነጠብጣቦች አሉ። ያላለቀ ቃላት ጀምረን ስንተወው ነጠብጣብ እንተዋለን መጨረሻ አካባቢ ላይ እኛም ስንጽፍ ማለት ነው። ተብለ እንደምንለው ነጠብጣቦች ይቀመጣሉ። ይሄም አሁንም አልሐዲሰ ማለት ወዘተ እንደ ማለት ነው ይቀጥላል ሐዲሱ አልጨረስነውም ለማለት ነው اقرأ الحديث الى اخره او ابحث الحديث الى اخره አخرجه احمد وابو داود ዘገባው ግን አቡ ዳውድም ኢማሙ አህመድም ዘግበውታል وصححه الترمذي وابن خزيمه ترمذيና ابن خزيمه ጥሩ ሲሉም አስምረውበታል አላ وزاد احمد ኢማሙ አህመድ ጨምረዋል في آخره حديث መጨረሻ ላይ ቂሰተ ቀውሊ ቢላልን እንግዲህ ቂሰተ የሚለው አብረን ከቀራ ነው ቀውሊ ነው የምንለው ቂሰተ ቀውሊ ቢላልን የቢላልን አባባል ታሪክም ተርከዋል ገልጸዋል ኢማሙ አህመድ የዘገቡት ዘገባ ላይ አቡ ዳውድ ግን አልዘገቡም ነገር ነው የሚያሳየው የቢላልን ረዲየሁ አንሁ ስራውን አላህ ይወደለህና ፊ አዛኒል ፈጅሪ ፈጅር አዛን ላይ የጠቀሰውን ወይም የጨመረውን ማለት ነው ቢላል ምን የሚል ጨምሯል ቢላል ፈጅር አዛን ላይ አሰላቱ ኸይሩን ሚነን ነውም አሰላቱ ሶላት ኸይሩን በጣም የተሻለ ነው ሚነን ነውሚ ከእንቅልፍ ተኝቶ ረፍት ከመውሰድ ተነስቶ መስገድ የተሻለ ነው። ስለዚህ ተነሱ ስገዱ ብሎ የጨመረውን ቢላል አብሮ አንስቷል ነው። ይሄ ታሪኩ ቂሳው እሺ ካለና እናየዋለን። አጋጣሚ ፉቃዎች እንደሚሉት ዙሁር አዛን ላይ ነበረ አሶላቱ ኸይሩ ሚነ ነው የሚለውን አጋጣሚ ሰዎች ተኝተው አሶላቱ ኸይሩ ሚነ ነው የሚለውን የጨመረው አብዛይ ሰው የሚተኛው ሱብሂ ላይ ስለሆነ ሱብሂ ላይ አድርጋት አሉት የሚል ነገርም አለ እናየዋለን ለምኛው ولابن خزيمة እብኑ ኹዘይማ ደግሞ በዘገበው ዘገባ عن أنس ከአነስ በመጥቀስ ይሄኛው عن عبد الله بن زيد ነበር ያወራ ነው አሁን የዘገብ ነው እብኑ ኹዘይማ ደግሞ ከአነስ እብኑ ማሊክ رضي الله عنه أنه قال አነስ አለ ምን አለ من السنة ከሱና ጭምር ነው إذا قال المؤذن في الفجر ኢዛ ቃለ ልሙአዚኑ ሙአዚኑ በሚል ሰዓት በሚናገር ሰዓት ፊልፈጅር ፈጅር ላይ ሐየ አለ ፈላህ የሚለውን ቃል በሚናገርበት ሰዓት ቀጥሎ ቃለ ማለቱ አሶላቱ ኸይሩ ሚነነውም ሶላት ከመተኛት የበለጠና የተሻለ ነው የሚለውን ቃል ፈጅር ሶላት ላይ ፈጅር አዛን ላይ መጠቀሙ ከሱና ነው አንድ ሱሐቢ ወይም ከአንድ በላይ የሆኑ ሱሐቦች كنا في زمن رسول الله በነቢያችን ጊዜ እንደዚህ ነበር ካሉ من السنة ከሱና ነው ብለው ከተናገሩ ያው የማን ሱና ይሆናል ያው የነብዩ عليه الصلاة والسلام እንጂ ማለት ነው ስለዚህ مرفوع ነው ተቀባይነት አለው ነው እሺ እንግዲህ طاف بي ማለት ጧፈ የጢፉ ጠይፈን ጧፈ የጢፉ ጧፈ የጢፉ ይኖራል طاف يطيف طيفا ነው باع يبيع بيعا እንደሚባለው ይላል ጧፈ ቢ ስባህ ላይ طاف يطوف ነበረ يطيف የሚለው يطوف ነበረ ነገር ግን ዋዊቱን ወደ ያቀይረዋን ነው يطوف ስንል يطو ዋው ነበረ እሷን ወዲያ ገለበጧትና የጢፉ ሆነ ይላሉ። ለምን የጡፉ እያለ እያለ ለምን የጢፉ ሆነ ቢባል ለተኽፊፍ ቃላቱ እንዳይከብ የጡፉ ከማለት የጢፉ ቀለል ይላል ነው። ወይም ሉጋ ሊኖር ይችላል። ጧፈ የጡፉ ጧፈ የጢፉ ሊኖርም ይችላል ይላሉ። ጧኢፍ ማለት ምን ማለት ነው? ጧኢፍ የክፍለ ሀገር ስም እንዳትሉኝ። طائف ማለት ዟሪ ነገር ማለት ነው። ዟሪ ማለት ነው። إذا ألم بالإنسان شيء يقول طاف بي ቢ ዛሬ ትንሽ ሲያቃዠኝ አድሯል ለማለት طاف بي ህልም ለማለትም طاف ይጠቀማሉ ማለት ነው። طائف من ربك እንደሚለው ሰጣሪታም ለማለትም ይመጣል። ዟሪ ቢማዕና ዳረ ሐውለሁ ጧፈ ቢሸይ ዳረ ሐውለሁ ወጧፈ الخيال جاء في النوم ጧፈ الخيال የሆነ ነገር ተቀረጸብኝ ሲያቃዠኝ አደረ ለማለት እና ተርቢዕ ማለት ተክቢራውን አራት ማለት ተርጂዕ ማለት ምንድነው? ተርጂዕ አንድ ኢዛ ረጀዐ አልሙአዚኑ ፊ አዛኒሂ ተርጂዓን ካል አን የእትየ ቢኩል ሸሃደተይን መረተይን ቢኩል ቢኩል من الشهادتين مرتين خافض بهما ሰውተሁ ومرتين رافعا بهما صوته ገባችሁ መለሰ አዛን ላይ ያለ ተርጅዕን ያወራው እዚህ ብሎ ነበር ተርጅዕ ምንድነው ካል መመለስ ነው ብለናል ለምሳሌ አላሁ አክበር አላሁ አክበር ይላል ጮሆ ማለት ነው ቀስ ብሎ ደግሞ አላሁ አክበር አላሁ አክበር ይላል እንደገና አሽሀዱ አን ላ ኢላሃ ኢለላህ ጮሆ ይላል ቀስ ብሎ ደግሞ አሸዱ አላ ኢላሀ ኢላላህ ይላል። እንደዛ ማለት ነው። ስለዚህ ምን ማለት ነው? ተርጂዕ ማለት መመለስ ማለት ሲሆን አን የእትየ ቢኩል ሚነ ሸሃደተይን አሸዱ አን ላ ኢላሀ ኢለላህና አነ ሙሐመድ ረሱሉላህ የሚለው ላይ ሁለት ሁለት ጊዜ ማለት ነው። ሁለት ጊዜ ድምፁን ቀንሶ ሁለት ጊዜ ደግሞ ድምፁን ከፍ አድርጎ ማለት ያው ሁለት ጊዜ ምን ጊዜ ማዛ ሲባል ተጮሆ ይባላል። ቀስ ብሎ ደግሞ ይደገማል ማለት ነው። ይሄ ምን ይባላል? ተርጅዕ ይባላል ነው። ኢቃማ ቃመ የቁሙ ቀውመን ወቅያመን ቃመ የቁሙ ቀውመን ወቅያመን ያው ቃመ يقوم ቆመ የቁሙ ይቆማል ቀውመን መቆምን ወቅያመን ያው መቆም ነው አንዳንድ ጊዜ ሙተዓዲ ይሆናል ሐምዝን ጨምረን አቃመ ዩቂሙ ኢቃመተን ይሆናል ጊዜ ኢቃማህ የሚለው እንግዲህ የአቃመ መስደር ሊሆን ነው ማለት ነው። ቃመ ካል ቅያምን ነው የምንለው። አቃመ ካል ኢቃመተን ነው የምንለው። የግራመሩ ደርስ ማለት ነው። ያው ሩእያ ማለት ሩእያ ነው። الرؤيا كالرؤيا غير أنها مختصة بما يكون في النوم ሩእያ ማየት በአይናችን የምናየው ነገር ሩእያ ይባላል። በህልም የምናየውም ነገር በአይን እንደሚታይ ነገር ስለሚሆን ሩእያ የሚለው ስያሜ ተሰጥቶታል ይላል طيب ሐየ አለ ሶላህ ምን ማለት ነው ሐየ አለ ሶላቲ ማለት ኑ ወደ ሶላት ማለት ነው ሐየ ቢማዕና ሀሉመ ቢማዕና ሀሉመ ወአቅቢል ና ኑ ተሎ ማለት ነው ወዴት ኢለ ሶላህ طيب ሐየ አለል ፈላህም ያው ነፃ ወደሚያወጣችሁ ነፃ ነጃህ ወደሚያወጣችሁ ተግባር ኑ ተሳተፉ ማለት ነው እንግዲህ አዛን ጅምሩ ላይ እንዴት ነበረ ካል ነብዩ አለይሂ ሰላቱ ወሰላም ሱሐቦቻቸውን አማከሩ ምን ብለው ሶላት ዙሁርም ሆነ አሱር በሚገባበት ሰዓት ተሰባስበን ለመስገድ ምልክት የሚሆነን ነገር ምን እናድርግ የሚል ነገር አማከሯቸው ለፈርዱ ሶላት ጀማ መስገድ አለብን በዛ ሰዓት ደግሞ ለመሰባሰብ እንዳሁኑ ሰዓት የላቸውም ምን እናድርግ አሉ አንዳንዶቹ የዛፍ ጠለስ እናብጅና የዛ ጠለስ እዚህ ቦታ ሲደርስ ምልክት እናብጅ አሉ አንዳንዶቹ ጥሩምባ ይነፋ አንዳንዶቹ ደግሞ የለም ሌላ ነገር መሆን አለበት አንዳንዶቹ እሳት እናንድድ አሉ አንዳንዶቹ በየመንደሩ ይህን ሰው እንቀስቅስ አሉ። የተለያየ ሐሳብ አመጡ ሳይወስኑ ተለያዩና ተበተኑ አደሩ ይላል አንድ መፍትሄ ሳያገኙ ተበታተኑ ሁሉም በየቤቱ ሄዶ ተኛ ይሄ ጎበዝ እንደተኛ ቆንጆ ህልም አየ ማለት ነው ማን ነው ህልም ያየው አላችሁ ህልም ያየው ማን ነው አብዱላህ ኢብኑ ዘይድ ማለት ነው አይዋ እሱ ህልም አየና መጦ ነገራቸው አይ ጥሩ ህልም ነው ያየኸው እቺ ናት የምትሆነው መሆንም አለባት ብለው አጸደቁት ይባላል እንጂ አንዳንዶቹ <clears throat> እንደውም ራ አብዱላህ ኢብኑ ዘይድ في منامه رجلا يحمل ناقوسا የሆነ ጡርምባ ነገር ይዞ አየው فقال اتبع الناقوس ናቁስ ትሸጠዋለህ ወይ ሲለው ፈቃለ ልሃቲፉ ወማ ተስነዑ ብሂ ያ ይዞ የመጣው ሰው በህልሙ የመጣው ሰውዬ ምን ታደርግበታለህ አለው አይ ወደ ሶላት ጥሪ ለማድረግ ፈልገን ነበረ ይለዋል ሀዳ ለዛማ ከሆነ ምን ጥሩምባ ነው ለምን ጥሩ ነገር አልነገረህም ይለዋል ምን ነበረ ሲለው ቃል ተቁሉ አላሁ አክበር አላሁ አክበር ያምናልና አስተማረው ይህንን ነገር ርጦ መቶ ለነቢያችን ሲነግራቸው አይ ትክክል ነው አሉና ወአመረ ቢልዓመል ቢሃ አዛን ከእንግዲህ ለየሶላቱ ለአምስት አውቃት ሶላት እንዲፈጸም እንዲተገበርም አዘዙ ስለዚህ አዛን ሊዱዓኢ الغائبين الى الصلاه في المساجد መስጊድ ላልገቡ ሰዎች ኑ ስገዱ ብሎ መጣሪያ ነው ጋኢቢን ማለት የራቁ የሌሉ ማለት በአካባቢ አንድ ሰለፍ ይባላል ይችን በደንብ ስሟል። እሷም እኮ እንጠቅማለን። አዛን ሳይባል ወደ መስጊድ ሲሄድ ያዩት አንዱን አንዱን ሰለፍ እንዴት ነው አንተ ሰውዬ አዛን ሳይባል ወደ መስጊድ ትሄዳለህ እሳ ምንድን ነው አዛን ለምንድን ነው የተበጀው ብለው ሲሉት ኢነማ ጁዒለ አልአዛኑ ሊተንቢህ ልጋፊሊን አለ ይባላል አዛን እኮ የበጀው የዘነጉን ሰዎች ለማስታወስ ነው ለመቀስቀስ ነው እንጂ ለትክክለኛ አማኝ ሰው አይደለም ትክክለኛ ኢማን ያለው ሰውማ ቀድሞ ነው መግባት ያለበት ወቅቱ ሳይገባ መገኘት አለበት አዛን ለእንቅልፈኞች ነው ለቦዘኔዎች ነው እንግዲህ ጫቱ ምኑም ለሚያታልላቸው ማለት ነው طيب <clears throat> ስለዚህ አሁንም አዛን ማለት መስጊድ ለሌለው ሰው እንዲመጣ ጥሪ የሚደረግበት ነው እንጂ ዘላለ ሰው አያስፈልገውም ነበር ማለት ነው። እሺ እዚህ ላይ አብዱላህ ብኑ ዘይድ ሲያወራ ተርጀን አላስተማረም አሉ። አላስተማረም ከተባለ ወይም አላወራም ከተባለ ተርጅዑን መተው ይበልጣል ማለት ነው የሚሉ ሰዎች አሉ። ግን ሌላ ሐዲስ ስላለ ሌላ ሰሃቢ ስለዘገበልን ተርጅዕ ማረጉም አሸዱ አን ላኢላህ ኢላላህ እና አሸዱ አነ ሙሐመድ ረሱሉላህ የሚለው ላይ ቀስ ብሎም ጮሆም ማለቱ ሱና ነው ተብሏል። እሺ እንግዲህ እንዳይበዛ ቀጥሉ ወደ ሁለተኛ ሰላም አለይኩም ወራህመቱላሂ ወበረካቱሁ وعن أبي محذورة رضي الله تعالى عنه أن النبي صلى الله عليه وسلم علمه العذان فذكر فيه ترجيع أخرجه أخرجه آه، مسلم ولكن ذكر تكبير في أوله مرتين فقط رواه الخمسة فذكر فذكره مربعا طيب <clears throat> አሁን ግን አብዛኛውን ታሪኩን ስላስቀመጥኩት ካሁን በኋላ ያለው ይቀላቸዋል ምንም እንትን ነገር ትንታኔ ብዙ ያስፈልገው وعن ابي محذوره ከአቡ መህዙራ ተዘገበ በዛል ነው አቡ መህዙራ رضي الله عنه أن النبي صلى الله عليه وسلم يا الله ملكتنيا علمه አዛን አስተማሩት አዛን ሲያስተምሩት ፈዘከረ ፊሂ እዚህ ሐዲስ ላይ ጠቅሷል አተርጂዓ ተርጂዕ የሚባለውን መመላለስን ሸሃደተን ላይ ቀስ ብሎ አሸዱ አላ ኢላሃ ኢላላህ አሸዱ አነ ሙሐመድ ረሱላህ የሚለውንም ጩሁ አሸዱ አላ ኢላሃ ኢላላህ አሸዱ አነ ሙሐመድ ረሱላህ የሚባለውንም አኽረጀሁ ሙስሊሙን ኢማም ሙስሊም ዘግበውታል ነብዩ ለአቡ መህዙራ አዛንን ሲያስተምሩት አብረው ቀስ ተብሎ አሸዱ አላህ አሸዱ አነ እንደሚባል አስተምሮታል የሚለው የሙስሊም ዘገባ ነው አለ ወላኪን ነገር ግን አለ ዘከረት ተክቢራ ተክቢራውን ጠቅሷል ለአቡ ማህዙር አስተምሮታል የሚለው ላይ ፊ አወሊህ መጀመሪያው ላይ መረተይኒ ሁለት ጊዜ ብቻ ፈቀጥና መጀመሪያ ላይ አራት የምናደርገው እኛ አራት ነበር ይሄኛው ዘገባ ግን መረተይን ሁለት ጊዜ ብቻ አላሁ አክበር አላሁ አክበር ብሎ አሽሀዱ አላህ እንደ ይቃሙ ማለት ነው። ወረዋሁል ኸምሰቱ አምስቶች ዘግበውታል። ኢማሙ አህመድ፣ አቡ ዳውድ፣ ትርሚዚ፣ ነሳኢ፣ ኢብኑ ማጀህ ማለት ነው። ፈዘከሩሁ ጠቅሰውታል። ሙረባዓን አራት አድርገው እነዚህ አራቱ ደግሞ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አራት ጊዜ ያኛው ግን ሁለት ጊዜ ብቻ ማለት ነው። እሺ ሐዲሱን ኢብኑ ማጀ ማን ነው እንትናም ኢብኑ ሁዘይማም ዘግበውታል ይላል። درجة الحديث الحديث شاذ ሐዲሱ شاذ ነው። بذكر التكبير في أول الأذان مرتين አዛን ላይ መጀመሪያው ላይ ሁለት ጊዜ ብቻ ነው الله أكبر ያሉት የሚለው ሻዝ ነው። ሻዝ ማለት ምን ማለት ነው? መንጋ ፍየል አንድ ላይ ሲሄዱ አንዷ ነጠል ብላ ከሄደች ምን ትባላለች? شاذة ትባላለች። ብቸኛ ሂያጅ ማለት ነው። አስር ሰዎች ሀዲሱን ዘግበውት ከሆነ ለምሳሌ ሁሉም ያወሩት መጀመሪያው ላይ አራት አራት እያሉ ነው አላህ አክበር አላህ አክበር አላህ አክበር አላህ አክበር እያሉ ነው ያወሩት። አንዱ ሰው መጣና ሁለት ጊዜ አላሁ አክበር አላሁ አክበር ነው ያሉት ብሎ አወራ። ምን ይባላል? ዘገባው ከሌሎች ዘገባ ነጠልና ለየት ያለ ስለሆነ ሻዝ ይባላል። ብቻውን ተነጥሎ የሄደ ዘገባ ነው ማለት ነው። ወሻዙ ሚን አቅሳሚ ضعيف ሻዝ ማለት እንግዲህ በጭንቅላታቸው ወሬዎችን ጠንቅቀው ይዘው ማውራት የሚችሉትን በርካታ ሰዎች ነቅፎ የመጣ ዘጋቢ ሻዝ ይባላል ይላል። طيب فقد رواه الإمام أحمد وأصحاب السنن أربع تكبيرات هاجو زجبوتال التكبير أربع مرات في أول الأذان هو المحفوظ من رواية الثقات ታማኝ ታማኝ ዘጋቢዎች የዘገቡት በመጀመሪያው አዛን መጀመሪያው ላይ አራት ጊዜ አላሁ አክበር ማለትን ነው። ከአቡ መህዙራም ሆነ ከአብዱላህ ብኑ ዘይድ የተዘገበው ይሄ ነበረ። ነገር ግን አንዳንድ ዘጋቢዎች በሻዛ አውርተው ሁለት ጊዜ ብቻ አድርገውታል እንጂ ነው። ጠይብ አንዳንዶቹ ታዊል ሰጡት። ታዊል ሰጡት ምን ብለው ሁለት ጊዜ አድርጎ የዘገበው ሰውዬ ለምሳሌ አዘን ሲደርግ ሀገራችን እንዴት ነው የሚባለው? አላሁ አክበር አላሁ አክበር ነው የሚባለው። አላሁ አክበር አላሁ አክበር ሁለቱም ባንድ ሁለቱም ባንድ ነው የሚያደርጉት። ስለዚህ አራቴ ነው ያሉት ለማለቱ ግን ሁለቱን አያይዘው ሁለቱን አያይዘው ስለሚያደርጉት እንደዛ ሲዘግቦት ነው ይሄም ሰውዬ። ስለዚህ ምን ማለቱ ነው? ኩለ ተክቢረተይን ቢነፈሲን ዋሂድ ማለት ነው ብለውም ኢማሙ ነወዊ ለማብራራት ሞክረዋል። አላየሃል አራት አድርጎ አዛን ማድረጉ አመሉ አህሊ መካ የመካ ሰዎች ይጠቀሙት የነበረ ተግባር ነው። ስለዚህ ወይም መጅመዑል ሙስሊሚን ፊል መዋሲም የመካ አዛን ከሆነ ደግሞ በየዑምራና በየሐጅ ሁሉ ሷሃባ ሁሉም እየመጣ ያን ነገር ያጸደቀው ነው። አራት አዛን ሲደረግ አንድም የተቃወመም የለም ይላሉ። طيب ቀጥሉ። بسم الله الحمد لله والصلاة والسلام على رسول الله وعن أنس رضي الله تعالى عنه قال أمر بلال أن يشفع الأذان ويتر الإقامة إلا إقامته يعني إلا قوله قد قامت الصلاة متفق عليه ولم يذكر مسلم الاستثناء ولنساء ولنساء ولنسائه أمر النبي صلى الله عليه وسلم بلالا طيب آه عن أنس كأنس تزجب رضي الله عنه أنه قال እርሱ አለ ማለት ተዘገበ ኡሚረ ቢላሉን አለ አነስ ቢላል ታዟል አንድ ሶሃቢ ኡሚርና ታዘዝን ካለ ወይም ደግሞ ኡሚረ ፉላኑን እከሌ እንዲህ ታዟል ብሎ ካወራ አዛዡ ማን ይሆናል የሀገር ውስጥ ሚኒስትር አይሆንም እሺ ነው ረሱል ናቸው አለይሂ ሰላቱ ወሰላም ስለዚህ ኡሚረ ቢላሉን ቢላል ታዟል ቢላል ታዟል አን የሽፈዓል አዛን አዛኑን እጥፍ እጥፍ እንዲያደርገው ወዩቲረል ኢቃመተ ኢቃማውን ደግሞ አልኢቃማህ ማለት ያው ሶላት ሊቆም ነው ሊቆም ነው የሚለውን ቅንብር ማለት ነው ነጠላ ነጠላ እንዲያደርገው ኢላ አልኢቃመተ ኢላ ለፍዞ አልኢቃማ ማለት ነው። ኢቃማ የሚለው ቃል ሲቀር قد قامت الصلاة የሚለው ሲቀር ለማለት ነው የፈለገው። ኢላ አልኢቃማ ማለት መጨረሻ ላይ قد قامت الصلاة قد قامت الصلاة የሚለው ሲቀር ማለት ነው። እዚህ ጋር ሁለት ኢቃማ ነው ያመጣው አይደል? ወዩተረ ኢቃመተ ኢላ ኢቃመተ እንዳያምታታችሁ። ይሄ ምን ማለት ነው? ሶላት ሊቆም ሲል የሚደረገው አዛን ምን ይባላል? ኢቃማ ይባላል። ጠቅላላ ቅንብሩ አጠቃላይ አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ሀያ አለ ሶላ ሀያ አለ ፈላህ ቀልቃም ሶላት የሚለውን ጨምሮ ኢቃማ ይባላል። እንደገና ኢለል ኢቃማ የሚለው ደግሞ የመጨረሻው ቃል አስቀር ቀልቃም ሶላት የምትለው ስትቀር ማለት ነው። እሺ ሙተፈቁን አለይህ ቡኻሪና ሙስሊም ወለም የዝኩር ሙስሊሙን ሙስሊም ግን አልጠቀሱም አልዘረዘሩም አልጨመሩም አልእስቲስናአ እስቲስናኡን አልጨመሩም እስቲስና ምን ብዬ እንደምተረጉሙ አማርኛ አላውቅም እስቲስና ማለት ኢላ አልኢቃመተ የምትለው ማለት ነው ኢላ አልኢቃመተ ወዩትረ ኢቃማ ብሎ ዝምን ያለው ማለት ነው ገብቷቸዋል ወዩትረ አልኢቃማ የሚለው ድረስ እንጂ ከዛ በኋላ ኢለል ኢቃመተ የሚለው እስትስና ይባላል። በአማርኛ ልመስልላችሁ እ ሰው ሁሉ መጥቷል፣ ሰው ሁሉ መጥቷል አልኩኝና ሙሐመድ ሲቀር አልኩኝ። ምንድን የሚባለው ይሄ በአማርኛ? ሰው ሁሉ መጣ የሚለው አረፍተ ነገር ነው። ከዚህ ላይ እንደገና ከሌ ሲቀር ብያ ተናገርኩኝ። ያ ከሌ ሲቀር የሚባለው በአረበኛ እስትስና ይሉታል። ማውጣት መነጠል ማለት ነው። እስቲስና ማለት መጡ ከሚባለው ቃል ውስጥ ያልመጣውን መግለጽ ማለት ነው። አሁንም ወዩትረ ሊቃማ ብለው ኢለል ኢቃማ የምትለውን አልጨምሯትም ነው። እስቲስና አልጠቀሱም። ወሊነሳኢ ነሳኢ በዘገቡ ዘገባ ደግሞ ለየት ያለ ነገር አለ። ምን ይላሉ? አመረ ነብዩ ሰለላሁ ዐለይሂ ወሰለም ቢላለን ነብዩ ቢላልን አዘዙት ነው የሚለው። የቅድሙ ምንድን ያለው ቢላል ታዟል ነው የሚለው አዛዡ ማን እንደው አይገልጽም የነሳይ ዘገባ ግን ታዘዘ የሚለውን እከል ያዘዘው ብሎ አብራርቶታል ነብዩ አዘዙ ብሎ አብራርቶታል ነው ሐዲሱ አላየሃል መርፉ ነው መርፉ ነው ይህ አገላለጽ ኡሚረ ቢላሉን መባል ፊ ሁክም ረፍ ይወሰዳል ሊአነ ልአሚረ ወናሂየ ሁወ ነቢዩ ሰለላሁ ዐለይሂ ወሰለም አዛዡም ሆነ ከልካዩ በጊዜው ነብያችን ስለነበሩ አዛንን ጥንድ ጥንድ ማድረጉ አዛንን ጥንድ ጥንድ ማድረጉ ተወዳጅ ነው። ለምን ሊአጅሊ አን ቱከረረ ጁመሉሁ አረፍተ ነገሩ አረፍተ ነገሩ እንዲደጋገም ማለት ነው። ፈየስመዑሃል በዒዱን ሩቅ ያሉ ሰዎች በደንብ እንዲሰሙት ለምሳሌ አላሁ አክበር አንድ ጊዜ ቢደረግ አሽሀዱ አላ ኢላሀ ኢላ አንድ ጊዜ ቢባል ሩቅ ያለው ሰው ይሰማዋል አይሰማውም ሲደገም እስኮ ስቆይ እስኪ ዝም በሉ ይላል ሲደገም አዛን ነው ይላል አለዚያ የልጅ ጩኸት የምን ሊመስለውም ስለሚችል ማለት ነው ለኢዕላምህም ኢቃማው የሆነ እንደውሳ ኢቃማው መደጋገም አያስፈልገውም ለምን እዛ ያለ የመጣ ሰው ነው የሚሰግደው የመጣ ሰው ስለሆነ ኢቃማ መደጋገም አያስፈልገውም ነው። ለኛ እኮ ኢቃሙም ማዛን ሆኖብናል። አዛን ሲባል እኮ ሰው አይመጣም እኛ ጋር። አረ ኢቃም ሰው ወጣ ነው የሚለው ኢቃም ነው የሚጠብቀው ማለት ነው። ቀድሞ መምጣት እንዳለበት አያውቅም። ስለዚህ እኛ ኢቃማችን ወደ አዛን ተቀይሯል። ለዚህማ ተብሎ ኢቃሙም ሁለት ሁለት የሚደረገው በሐነፍየው ኢቃሙንም አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አሽሀዱ አላ ኢላሀ ኢለላህ አሽሀዱ አላ ኢላሀ ኢለላህ የምን የሚያደርጉት ነው በሀገራችን ሻፍያዎች ካልሆኑ በቀር ማለት ነው። እና አሁንም እነሱም ያው አሁንም ላልመጣው ሰው ማሰማት ብለው ሊሆን ይችላል። እንደኛ ለሰው አስቸግሯቸው ሊሆን ይችላል። አላየሃል የአዛን አደራረግ የተለያዩ ዘገባዎች አሉ። አሁን አንዳንዱ አንየሽፋ አልአዛን በሚለው ሁለት ሁለት ነው የሚያሳየው ግን የመጀመሪያውን ተክብራ ከወሰነ ደግሞ አራት ነው አያችሁት በአራትም ተዘግቧል የመካ ሰዎች ተግባርም ነውና ጸድቋል እያለን ነው አንዳንድ ቦታ ላይ ኢጅማ አለ ራሱ አዛን ላይ በኢጅማ የመጣም ነገር አለ ማለት ነው አሁን ቀድቃም ሰላ ኢቃም ላይ ማሆንም መጀመሪያው ላይ አላሁ አክበር አላሁ አክበር ነው የምንለው ሁሉ ጊዜ ግን አሁን ቂያሱ የሚያሳየው ወይ ተለሊቃማ ካለ አላሁ አክበር አሽሀዱ አን ላ ኢላሀ ኢለላህ እንዲል ነው የሚያሳየው ግን ሁለቴ የሚባለው አላሁ አክበር አላሁ አክበር አሽሀዱ ላ ኢላሀ ኢለላህ ይሄ ሁሉ እንግዲህ የአመሉ አህል መዲና የመዲና ሰዎች አዛን አደራረግ የመካ ሰዎች አዛን አደራረግ ሁለቱም ጨምቀውም ብለው ያስተካከሉት ነው ለማንኛውም አሁን እየተደረገ ያለው አዛን የተዋጣለትና ትክክለኛ የሚባለው ነው የቢላል አዛን የሚባል አለ የአቡ ማህዙራ ለአቡ ማህዙራ ማስተምረውታል አብዱላህ ብን ዘይድ በህልሙ ያየውን ሲነግራቸው ለቢላል ንገረው እና ቢላል አዛን ያድርግ ብለው ለቢላል ነው ያስተማሩት ይላል። ነገረው ቢላል አዛን አደረገ። አብዱላህ ዘይድ አየው እንጂ በህልሙ አዛን አደረገውም ነው። ለምን ጀሆርም ስለነበረ ወደ ቢላል ነው ሄዱስ አዛን መደጋገሙ የሩቅ ሰው እንዲሰማ ነው ተብሏል። አሁንም ድምፅ እንዲጨምር ጆሮውን ያዝ የሚል ነገር ያመጣሉ ዑለማዎች። ሀያ አለ ሶላህ ሀያ አለ ፈላህ ደግሞ ወደ ቀኝና ወደ ግራ መዟዟሩ ድምፁ ወደ ሁሉም ቦታ እንዲደርስ ይወደዳል ይላሉ። አዛንን የሚሰሙ ሰዎች በአጠቃላይ አብረው አዛን ማለት አለባቸው። ኢማሙ ሙአዚኑ አላሁ አክበር አላሁ አክበር ሲል እኛም አላሁ አክበር አላሁ አክበር እንላለን። ይህም ሶሐቦች ታቢዎች እየሰሩ ያሳዩን ነገር ነው ማለት ነው። ያው ነብያችንም አድርጉ ብለዋል። ኢዛ አዘነ ሙአዚኑ ይመጣ ወደፊት ይመስለኛል። ተፈደሉ ቅሩ وعن أبي جحيفة رضي الله عنه قال رأيت بلالا يؤذن وأتتبع فاه ها هنا وها هنا وإصبعه في أذنيه رواه أحمد والترمذي وصححه ولابن ماجه وجعل إصبعيه في أذنيه ولابن ولأبي داود لوى عنقه لما بلغ حي على الصلاة يمينا وشمالا ولم يستدرك وأصلح في الصحيحين أحسنت وعن أبي جحيفة كأبو جحيفة تزجب رضي الله عنه أبو جحيفة تواكي صحابينا رضي الله عنه سراون الله سبحانه وتعالى يولد لتنا قال على ራአይቱ ቢላለን ቢላልን አይቼዋለሁ በሰዓቱ በጊዜው አዛን በሚያደርግበት ሰዓት ማለት ነው ዩአዚኑ አዛን እያደረገ አይቼዋለሁኝ እና ወአተተበዑ ፋሁ አፉን እከታተለው ነበረ አዛን የሚለው ባፉ አይደል አፉን እከታተለው ነበር አዛን ሲያደርግ ሃሁና ወደ ቀኝ ወሃሁና ወደ ግራም ዘወር ዘወር እያለ ማለት ነው ያው አፉን ማለት ፊቱን ማለት በጥቅሉ አፍ ብቻውን አይዞርም እንዳለ ፊቱ ወደ ቀኝ ወደ ግራም እየዞረ አዛን ሲያደርግ ነበር እንደገና በዛን ሰዓት ደግሞ ወኢስበዓሁ አይኑ ይስባል እሺ ወኢስበዓሁማ ሁለት ጣቶቹ ለማለት ነው ወኢስበዓሁ ከሆነ አይኑን ካልሳብ ነው ጣቱ ማለት ነው የሚሆነው ወኢስበዓሁ ካለ ግን ሁለት ጣቶቹ ፊ ኡዙነይሂ ጆሮዎች ውስጥ አስገብቷቸዋል ጆሮ ውስጥ አስገብቷቸዋል። ምንድነው የሚባሉት እነዚህ ጣቶች? ከአውራ ጣታችን ቀጥለው ያሉ ጣቶች ምን ይባላሉ? አመልካች ጣት። እሺ፣ ሌላስ የሚባል የለም? ሌላም የሚባል ነበር። እንግዲህ የሰረቀችባቸው ሰዎች አሉ መሰለኝ። ሌባ ጣት ይዟታል፣ ግን አመልካች ነው መባል ያለበት። ኢሻራ የአላህን ሱብሓነሁ ወተዓላ ብቸኝነት የምንጠቅስበት የምናመለክትበት የሆነ ነገር ዕቃ ሲጠፋ የት አለ እንዲህ ያለው ዕቃ ሲባል ይኸው ብለን የምንጠቅስበት መጥቀሻ ማመልከቻ ናች እንጂ ሌባ የሚለው ከየት እንደመጣ ራሱ አማርኛው እንጃ። ለማንኛውም ሁለት ማመልከቻ ጣቶቹን ጆሮና ጆሮ የቀኙን ቀኙ ጆሮ የግራ እጁን ጆሮ ውስጥ አድርጎ አይቸዋለሁ። ብሏል። ወደ ቀኝና ወደ ግራ መዞሩ ሱናም ነው ይቻላልም። ድምፁ በቀኝ በግራ ላሉ ሰዎችም እንዲደርስ ነው ነው ጣቶቹንም ጆሮ ላይ ያደረገበት ድምፅ ይጨምራል አሉ። ማይክሮፎን ሳይመጣ ነው እንግዲህ አሁን ይህን የሚተካ ማይክሮፎን መጥቶልናል። አንዳንድ ቦታ ላይ ሁለት ሆኖ አዛን ያደርጋሉ ይገርማቸዋል። በአንዳንድ ሰፈር በሀገራችን በወሎ ውስጥ ሁለት ሆነው አዛን የሚደረግበት ቦታ አለ። እና ለምንድነው ስንላቸው አንዳ ነው በጣም ድምጽ እንዲሰማ ያደርጋል ነው የሚሉት እንግዲህ የሰላት ወቅት ሲገባ ፈልዩአዚን አሐዱኩማ ነው ነብያችን አለይሂ ሰላም ያስተማሩት አንዳችሁ አዛን ያድርግ ነው ያሉት እንጂ ሁለታችሁ አላሉም መከልከል አንችልም መቼም ሱና ማታ አንችልም ለማንኛውም ድምጽን ለማስተጋባት እንዲመች ተብሎ ነው ያ ሁሉ የሚያደርጉት رواه احمد والترمذي وصححه አህመድ ዘግበውታል ትርሚዚም ዘግበውታል ትርሚዚ ከመዘገብን ባሻገር ወሰሃው ጥሩ ነው ብለውታል ነው ወልብኒ ማጃህ ኢማሙ ኢብኒ ማጃህ በዘገቡት ዘገባ ደግሞ ወጀዓለ ኢስባዓይሂ ፊ ኡዙነይሂ ነው ያሉት ምንድነው ለውጡ ሲነግረኝ ወጀዓለ ኢስባዓይሂ ፊ ኡዙነይሂ የሚለው ከላይኛው ምንድነው ለውጡ ወኢስባዓሁ ፊ ኡዝነይህን ይለኛው የእብኑ ማጀህ ዘገባ ደግሞ ወጀዐለ ኢስባዓይህ ፊ ኡዝነይህ ያለ አሁን እዚህ ጋር ኢስባዓሁ ሲባል አንድ ጣት ወይም ሶስት ጣት አራት ጣት ይመስላል። ኢስባዓሁ ሲል ያው ሁለት ነው የሚጠቁሙ እያቸዋለሁ፣ ግን ለብዙዎች ግልጽ አይሆንም። ይሄ ሙሰና ሁለት መሆኑ ሁለት ጣት መሆኑ ግልጽ አይሆንም። ስለዚህ ወጀዐለ ኢስባዓይሂ የሚለው በጣም ይፈስረዋል ያብራራዋል ማለት ነው ሁለት ጣቶች እንደሆኑ ወሊ አቢ ዳውድ አቡ ዳውድ ደግሞ በዘገቡት ለዋ ዑኑቀሁ ረአይቱ ቢላለን ዩአዚኑ ወአተተበዑ ፋሁ ሃሁና ወሃሁና የሚለው ላይ ለዋ ዑኑቀሁ ለዋ ማለት አጠፉ ወይም አዞሩ ማለት ነው ለዋ አዞረ ማን ቢላል ዑኑቀሁ አንገቱን አዞረው ለማ በለገ በሚደርስበት ሰዓት በደረሰበት ሰዓት ሐየ አለ ሶላህ የሚለው ላይ በደረሰበት ሰዓት ወደ ቀኝ ዞረ ወደ ግራም ዞሮ አንገቱን አዞረ አዟዟረው ማለት ነው የሚንን ወሽማልም ተፍሲር ነው ለዋ ዑኑቀሁ የሚንን ወሽማላ ወደ ቀኝና ወደ ግራ ሐየ አለ ሶላህ የሚለው ላይ ሲደርስ ሀያ አለ ሶላህ ላይና ሀያ አለ ፈላህ ላይ ማለት ነው አዟዟረ እንዲሰማ ከተፈለገማ ወደ ኋላ መዞር አለብኝ እንዳትሉ ወለም የስተድር አለ ወደ ኋላ ግን አብዞረም ወደፊት ቂብላ ነው ያው ዙሮ ነው አዛ የሚያደርግ ወደ ቂብላ ሀያ አለ ሶላህና ሀያ አለ ፈላህ ላይ ወደ ቀኝና ወደ ግራ ይዞራል ወደ ኋላ ግን አልዞረም ወለም የስተድር ማለት ወደ ኋላው አልዞረም ወይም ደግሞ ወለም የስተድር ማለት አካሉ እንደቆመ ነው ወደ ቂብላ ፊታችን ደረታችን ወደ ቂብላ ሆኖ አንገታችን ግን ይዞራል አይደል ወደ ቀኝም ወደ ግራ መዞር ይችላል አካላችን ሳይዞር ማለት ነው ወለም የስተድር እንዳለ አዞረም አካሉን ሁሉ አላዞረውም ለማለትም ይሄዳል ወለም የስተድር እስተዳረ ቢማዕና ዳረ ومعنى لم يستدر أي أن جسمه ثابت تجاه القبلة ትክክል ይሄ ነው አካሉ እንዳለ እንደቆመ ነው ወደ ቂብላ እንግዲያውሳ ያዞረው ምኑን ነው ዑኑቀሁ አንገቱን ብቻ ነው የሚነን ቢሐያ አለ ሶላህ ሐያ አለ ሶላህ ሲል ወደ ቀኝ ወሽማለን ወደ ግራ ቢሐያ አለ ፈላህ ሐያ አለ ፈላህ በሚለው እዚህ ጋር በደንብ ተከታተሉ አንዳንዶቹ የሚሉት ሐያ አለ ሶላህ ወደ ቀኝ ሀያ አለል ፈላህ ወደ ግራ ነው የሚሉት። አንዳንዶቹ ደግሞ የለም ሀያ አለል ሶላህ በአንደኛው ወደ ቀኝ፣ በሁለተኛው ወደ ግራ። እንደገና ሀያ አለል ፈላህ የሚለውም ሲመጣ በመጀመሪያው ወደ ቀኝ፣ በሁለተኛው ወደ ግራ ብለው የሚፈስሩም አሉ። ስለዚህ እኛ ዝሮ ዝሮ በቀኝም በግራ የሚያሰማ ነው። ሁለቱንም ቢያደርግ የሚከለክል ነገር የለም። አዙሯል፣ ማዞር ተገንቷል፣ ሱና ነው ነው። በዛን ፈሰው በዝን ፈሰሩት ያው ነው። አዛን መሽሩዕ ነው በኢስላም ሚን ሸዓኢር ዲን ዛሂራ በገሃር ከሚታዩ የኢስላም መገለጫዎች አንዱ አዛን ነው አዛን ነው አዛን ላይ ቀኝና ግራ ሀያ አለ ሶላና ሀያ አለ ፈላህ ላይ መዞሩም አሁንም መሽሩዕ መሆኑን በግልጽ አስቀምጧል ነው ሀያ አለ ሶላና ሀያ አለ ፈላህ በጣም ወሳኝ የሶላቱን ጉዳይ የሚያሳስቡ ስለሆኑ እኒህን ቃላቶች ሁሉም እንዲሰማቸው ተፈልጎ ነው ነው እሺ አዛን ላይ የሚጨማምሩ ሰዎች አሉ። የሚጨማምሩ ቃላት ማለት ነው። አንዳንዶቹ አሽሃዱ አነ አልየን ወልዩላህ ይላሉ ሻዎች። አሽሃዱ አነ አልየን ወልዩላህ ይላሉ። አንዳንዶቹስ እንደው መረ ረሱሉላህ ይላሉ። አሸዱ አነ አልየን ረሱሉላህ የሚሉም አሉ። እንደገና ሀየ አለ ሶላህ የሚለውን እና ሐየ አልፈላ ሲሉ ጨምረው ሀየ አላ ኸይሪል አመል ብለው የሚጨምሩም ያጋጥማችኋል። ሀየ አላ ኸይሪል አመል ማዕናው ትርጉሙ ጥሩ ነው ቢባልም አዛን ኢባዳ ነው። ኢባዳ ላይ መጨመር አይቻልም። የተሰማውን ብቻና የታዘዘውን ብቻ የምንፈጽመው ምንም ጥሩ ትርጉም ቢኖረው መጨመር አይቻልም ነው አልይ ወልዩላህ ናቸው ብለን ብናምንም እሳቸው ብቻ አይደሉም እና አቡበክር ነው ዑመር ነው ዑስማን ምን ወልይላህ ናቸው ግን ዛዳ ላይ مشروع አይደለም ቢዳ ነው ስለዚህ ያለ የሌለም ቢዳ እያመጡ ቢጨምሩ አንቀበልም ነው ምናልባት ማይክሮፎን ሊያነሱ ይችላሉ ዒባዳ ላይ ቢዳ አይጨመርም ካላችሁ ማይክሮፎን መች ነበረ በነብያችን ጊዜ ይሉሃል ወይም ይሏችኋል ማይክሮፎን እኮ ማድረሻ ነው የነበረውን ያለውን ድምጽ የሚያሰማ እንጂ የተጨመረ ነገር የለም ያው የሚባለው ቃል ነው የተባለው ያንን የበለጠ ግን ለሁሉም እንዲደርስ አደረገው እንጂ ማለት ነው ይሄ ወሲላ የሚባል ነገር አለ ወሳኤል ነገር ድሮ ትምህርት በአካል ቀርበን ነበር ይኸው አሁን ግን በአለም ሆነን እየተማርን ያለ ነው እንዲህ ያሉ ነገሮች ጊዜን የሚቆጥቡ እንደ አውሮፕላን ያሉ እንደ መኪና ያሉ እንደ ጃልባ ያሉ ጊዜ መቆጠቢያ ትራንስፖርት እንደምንጠቀመው አሁንም በየቦታው እየሄዱ ከማስተማር ባለበት ሆኖ የማስተማር ነገሮች እንዲመቻቹ በላግ አድርሱ የተባለውን መልእክት ባለንበት ቦታ ሆነ ማዘዝ ከተቻለ ምን አደከመ መልፋት ንሿር ቀነስ እንጂ ማለት ነው እና አንደኛ ቢዲያ ሊባል አይችልም አንቱም አለሙ ቢዱንያኩም ነው ይሄ ዱንያ ጉዳይ ነው በሚክሮፎን ማድረጉ አለማድረጉ ቢቀርም ቢመጣም የሚያመጣው ለውጥ የለም ኢባዳችን ላይ ስለዚህ ወሳይል ናቸው እነሱን ከቢዲያ መቁጠራቸው እብትዳ እንትን ኢብዳ ናቸው እነሱ ፈጠራዎች ናቸው ግን የዲን ፈጠራ አይደለም طيب ቀጥሉ طيب እኔው ልቅራ وعن ابي محذورة كابو محذورة ተዘገበ رضي الله عنه ስራውን አላህ ይወደድለትና انه አቡ محذورة ምን አለ قال ان النبي صلى الله عليه وسلم اعجبه صوته فعلمه الاذان وهو ابن خزيمة ነብዩ አለይሂ ሰላቱ ወሰላም አዕጀበው ሰውቱ ድምፁ ደስ ብሏቸው ፈዓለመሁ ለአዳን አዳን አስተማሩት የማን ድምጽ ወደስ ያላቸው የአቡ መህዙራ ማለት ነው አቡ መህዙራን የሚያወራው ሐዲሱን አሁንም ደግሞ ያስተማሩት እሱኑ ነው አነሁ ማን አነ ነብየ አጀበው ሰውቱሁ ለነብያችን የአቡ መህዙራ ድምጽ ደስ ያላቸው መሆኑንና ይሄን ሰው አዛን ማስተማር አለብኝ አዛን እንዲል ድምፁ ደስ ይላል ብለው ተዓለመሁ አልአዛን አዛንን አስተማሩት ረዋሁ ብኑ ሁዘይማ خزيمة حديث ነው። አቡ መህዙራ ሙአዚኑ ረሱልላህ ሰለላሁ ዐለይሂ ወሰለም የነብያችን አዛን አድራጊ ነው እ በነብያችን ጊዜ የተሾመ ማለት ነው ለማን ለመዲና አይደለም ለአህሊ መከተ ነው ይላል ለመካ ሰዎች ነው አዛን እንዲያደርግ ያደረጉት ይላል። ስሙ ኺላፍ አለበት። አውስ እብኑ ሙዓይር ወይም እብኑ ሙሐይሪዝ ነው የሚል ነገር ይጠቀሳል። ቁረሽይ ነው። በኒ ጁማህ ከሚባሉ ቀቢላዎች የሆነ ቁረሽይ ነው ተብሏል። አጀበሁ ሰውቱ ማለት አጅብቱ ሚነ ሸይእ አጀበን ይባላል። ሚንባቢ ተዒበ አጅበ ተዒበ የተዓቡ አጅበ ያዕጀቡ ማለት ነው። ምን ማለት ነው? አጅቦኛል ይሄ ነገር እንላለን እኛም አማርኛም ነው። አጅቦኛል ማለት በጣም ማርኮኛል፣ ደስ ብሎኛል ማለት ነው። አንዳንድ ጊዜ የሀገራችን የትንቡሃ ሰዎች ጥሩ አፍንጫ ሲያው እቺ ለትንቡሃ ነበር ይላሉ አይደል? ድምጽ የሰሙ ጊዜ እቺ ለሙዚቃ ትሆን ነበር የሚል ነገር አላቸው። ነብዩ አለይሂ ሰላቱ ወሰላም ድምፁን ሲሰሙ ዝም ብሎ ልጆች እንግዲህ አንዳንድ ጊዜ አዛን ሲባል አብረው ያሾፉ ምን እያሉ አዛን ያደርጋሉ አቡ መህዙራም ከዛ አንዱ ነበረ ከሚያሾፉት ልጆች መካከል ሲሰሙት ድምፁ ደስ አላቸው ይሄን ሰው ማሰልጠን አለብኝ ብለው አሰለጠኑት አዛን ማለት ነው የመካው ሙአዚን የሙአዚኖች አለቃ የሚባል ማን ነው ማን ሙላ ዑመር ነው ሙላ ማን እንደው ሙላ አሊ እንደዛ ማለት እንደ መካ የሱን አዛን የተማሩ ብዙ ሰዎች ተምረዋል አሁን በየመስጊዱ ካያችሁ አዛን አድራጊ ተመርጦ ነው በድምጽ ተወዳድሮ ነው ብዙ ቦታ ላይ ፖለቲካ ያለበት ቦታ ላይ ማለት ነው ፖለቲካ ያለበት ቦታ ላይ ያው ምንም ሆነ ምን የተሾመው ነው የሚሾመው እና ነብዩ አለይሂ ሰላቱ ወሰለም ይሄው መርጠው ድምጽ ያለው ማንሳታቸው አንዱ ነገር ነው እንደገና የቢላልም ጊዜ ህልም አይቶ የመጣውን ሰው የራሱ አንተ አዛን አድርጓል አልተም ሊቢላል ነው ያሉት ለቢላል ንገረውና እሱ አዛን ያድርግ ነው ያሉት ለአዛን አህል የሆነ ሰው አለ ለኢማምነት ተገቢ የሆነ ሰው አለ ለማስተማር ምን ለሁሉም የራሱ የሆነ ድርሻ አለ ዝም ብሎ የማይስማማው ግብ አይደለም طيب አዛን እንግዲህ ለአምስት አውቃት ሶላት እንደሚደረግ በትክክል ስንቀራ የቆየነው ሐዲሶች ሁሉ ያመለክታሉ ነገር ግን አዛን ለፈርድ ሶላት ብቻ ነው ለሱና ሲደረጋል ለምን ለምን ሲደረጋል የሚለው ነገር ኢንሻአላህ በሚቀጥለው የምናየው ይሆናል። ሰዓት ያለቀ ይመስለኛል። እዙ ብናቆም ጥሩ ነው